በወጩ በቀለቡ ማለት ነው ቀለቡ ያው ወጭ ይባላል ወጭ ስላለው اذا كان በሆነ ጊዜ መርሁነን ተያጅታ በሆነ ጊዜ ምን ማለት ነው بعض واراده الكل ነው ጀርባ የተባለው አጠቃላይ ፈረስ ነው ጀርባው ብቻ አይደለም ፈረሱ ማለት ነው ወይም ግመሉ ማለት ነው የሚጋለብ ፈረስ አመጣና መያጆ ሰጠ መያጆ የሚይዘው ሰውዬ ፈረሱን ይጋልበዋል አይጋልበውም ይጋልበዋል በምን ቢነፈቀته ወጫ ይጋልበ ነው የሚቀጥለው እኮ ሰውየው ማይበላ ማይጣይ ቢሆን ممكن ስለዚህ ለተያዘው ፈረስ ሌላም ነገር ይሁን ይጋለባል ቢነፈቀቲ ቢበደል ነፈቀቲ በመቀለቡ ፋንታ እንደ ማለት ነው اذا كان مرهونا ولبن الدر يشربوا على የምትታለብ ላም ከሆነ ለምሳሌ ሰጠን ያው ያጋተችው ወይም ደግሞ የ ታቃላችሁ እናንተ በኩባያ ነው ወተት የምታውቁት ጋት ማለት ላሟ ላይ ያለ ቁረንጮ ወተት ተሸካሚው ማለት ነው እሱ ደር ይባላል አደር بفتح الدال وتشديد الراء هو اللبن تسميه له بالمصدر بمعنى الداره اي ذات الضرع واللبن ማለት ነው ያው በወተት መተርጎም እንችላለን እቃውን ሳይ የተፈለገው ወተት ስለሆነ የተፈለገው ወለበኑ ደሪ የጋት ወይም ደግሞ የመያዥ የምትያዘው ላም ወተት ይሽረቡ ይጠጣል መያዥ ያዛ ሰው ይጠጣታል ማለት ይጠጣል ማለት ነው ቢነፈቀቲ በመቀለቡ አሁንም ይዳካነ መርሁና እየቀለባት ከሆነ ለምን መርሁን ያቺ ተያዘችውን ነገር እየቀለባት ከሆነ በመቀለብ ላይ ስላለ ወተቷን ይጠጣል ይቀልባል ነው وعلى الذي يركب ويشرب النفقه هذا ما ነው ወጭ የሚሸፍነው ከተባለ وعلى الذي يركب የሚጋለበው ያ የሚጋለበው ሰውዬ ወይሽረቡ የሚጠጣው ወተት የሚጠጣው አነፈቀቱ መቀለብ አለበት وعلى الذي በዚያ ላይ يركب በሚጋለበው የሚጋለብ ከሆነ ወይሽረቡ የሚጠጣ ከሆነ በሚጠጣው ሰውዬ ላይ አነፈቀቱ የመቀለብ ግዴታ ይኖርበታል رواه البخاري حديث البخاري ዘግቦታል ነው በጥቅሉ ከዚህ ሐዲስ የምንወስደው ነገር ያው መሰርቶችን እንዲያልዘዝርላችኋለሁ አልደግመውም ሐዲሱ መያጆ ማስያዝ መሰረት ያለው መሆኑን ሸሪዓ የፈቀደው የውል ስምምነት መሆኑን በመያጆ ምክንያት የሰው ንብረቶች ሊጠበቁ እንደሚችሉ እንደ ያው ገዛው ብሎ በዱቤ ወስዶ እንዳይበላበት መያዦ ሲይዝ ማረጋገጫ ያዘ ማለት ነው ልክ ደረሰ እንደምንቀበለው ባንክ ላይ ብሩ ሳይደርስ ከቀረ ደረሰኛችን መያዦ ነው ሂሳብ ማድረጊያ ነው ዙረን የምንጠይቅበት ነው ማለት ነው እንሰሳ ከሆነ የሚያዘው ነገር ያው መርኩብ ነው ይጋለባል የመጋለብ ስልጣን አለው ያ መያጆን የተቀበለው ሰውዬ ባይሆን ቢቀድር ነፈቀት ይሄ ነው በሚቀልበው ልክ እሺ አላ يركبه او يحمل عليه بما ينهكه ደሞ ሲጋል ሲጭነው ያው በማይጎዳው መልኩ ነው የሚጎዳው ከሆነ ሌላ ጭቅጭቅ ያመጣል አይቻልም ነው የሚታለብ ከሆነ ማለብ እንደሚፈቀድ ግልጽ ነው ሐዲሱ እሺ اما اذا لم يفل لبن وصار اقل من النفقه رجع مته على اي حال መያዡ የምናስዘው ነገር እንግዲህ ዋጋውን ስንከፍል የምንወስደው ዋጋው መክፈል ካቃተን ያ ያስያዝነው ነገር ተሽጦ ዋጋውን የሚሸፍን ከሆነ ሸፈነ ጭማሬ ካለ ለባለቤቱ ይመልሳል መያዡ የተቀበለ ሰውዬ የሚያንስ ከሆነ ደግሞ ሌላ ይሄ ይሄን ያህል ሸፍኖልሃል ቀረውን ሂሳብ ደግሞ ከምፈልግ በፈልገ ሀምጣ ይለዋል ማለት ነው እሺ ቀጥሉ وعنه قال قال رسول الله صلى الله عليه وسلم لا يغلق الرحن من صحابه الذي رهنه له غنمه وعليه غرمه رواه الدار قطني والحكيم ورجاله ثقات إلا عن المحفوظ عند أبي داود وغيره إرساله طيب وعنه وعن ابي هريره رضي الله عنه انه قال قال رسول الله صلى الله عليه وسلم لا يغلق الرهن من صاحبه الذي رهنه له غنمه وعليه غرمه رواه الدارقطني والحاكم ورجاله ثقات الا ان المحفوظ عند ابي داود وغيره ارساله رهن ما ነው لا يغلق الرهن من صاحبه لا يغلق ያዋን ፈትሐ ነው የምናረጋት غينዋን ስኩን ነው የምናረጋት ከዛ ላማለች ላ يغلى መጨረሻው ቃፍ ነው ይላል غلق الباب بابን በሩን ዘጋው ለማለት ነው ወንገለቀ ተዘጋ ለማለት መቼ መክፈቱ ሲያስቸግር ወንገለቀ ወስተገለቀ ይባላል መክፈት ሲያስቸግር ወንገለቀ الرهن ይባላል እንገለቀ الرهن ضد الفك والمعنى لا ينغلق الرهن من صاحبه فلا يفك በጃሂልያ መያዦ ይሰጣሉ መያዦ ያሲዛሉ በጃሂልያው ያ ያሲያዙት መያዦ የተወሰነ ቀን ይቆይና ያን ይሄን ያህል ቀን ነገር አላችሁ ያ ቀን ካለቀ በኋላ ያ መያዡ የመመለስ እድል የለውም የሚባል ነገር አለ የመመለስ እድል ወደ ባለቤቱ የለውም በሩ ተዘግቷል የሚል አቋም ነበራቸው ሐዲሱን ከመተርጎሜ በፊት ሐሳቡን እንዲገባችሁ ብዬ ነው ቃል በቃል አይገባም ዝም ብሎ ስለዚህ ቀኑ አልቋል ያ ነገር አይመለስም አታገኙም ካሁን በኋላ የሚባል በጃሂልያ ነበረ አሉ ኋላ ላይ እስላም መጣና ያንን ነገር አፈረሰው ክልክል አደረገው እንዲህ የሚባል ነገር የለም ዋጋውን ከከፈለ እቃውን መውሰድ ይችላል ካልከፈለም ከዛው ካስያዘው እቃ ላይ የዋጋውን ያህል ተነስቶ ቀሩ ይመለስለታል ቀሪ ካለው ካለበትም ይጨምራል እንጂ እንዲሁ ተበልተሃል አልቆልሃል የሚባል ነገር የለም ነው ላ يغلق الرهن ረህኑ መያዦው አይዘጋም በሩ ክፍት ዝግ አይሆንም ሚን صاحبه ከባለቤቱ الذي ከዚያ ረሃነው ከሰጠው ካስያዘው አይዘጋም ማታው መላቀቂያ የለም የሚባል ነገር የለም ለሁ ጉድሙሁ ጥቅም ካለው ለሱ ነው ጥቅሙ የሚመለሰው ወአለይሂ ጉርሙሁ ዳ ካለበትም የመክፈል ያው ያሲያዘው ሰውዬ ማለት ነው ይኖርበታል እንጂ ቀሪ ካለው ይከፍላል ካለበት ይከፍላል ከተረፈለትም ካሲያዘው ቃ ያስመልሳል ጥቅሙን ሞተ ጉዳቱም የሚመለከታል እንጂ ሰውየው ጋር ስለቆየ ያንተ ረህን ጉዳይ አልቆለታል የሚባል ነገር የለም غلق الرهن ይባላል اذا ላይ የቀረ ጊዜ غلق الرهن ይባላል لا يقدر راهنه يا ያሳዘው ሰው ያይችልም على تخليصه በማስለቀቅ ያን ያሳዘውን ነገር وكان هذا من فعل الجاهليه ان الراهن اذا لم يؤدي ما عليه من الوقت المعين የተወሰነ ጊዜ ጠብቆት ካልከፈለ ملك المرتهن الرهن ረህንተ መያጁ ተቀብሎ የነበረ ሰውዬ የያዘውን ነገር ይዞ ይቀራል የሚባል ነገር ነበረ ፈአብጦ ለሁ الاسلام ስለሁ ጉንሙሁ ማለት ጭማሪ ዋጋ ከገዛው ቃ በላይ ጭማሪ ካለው ያመያጁ ለሁ ጉንሙሁ ማለት ለሁ ثمرته وكسبه ማለት ነው ጥቅሙ ይመለስለታል ማለት ነው وعليه غرمه ማለት ደግሞ ያንን የገዛው ቃ ያስያዘውን ቃ ጠቅላላ ከበላውና ዋጋውን ካልሸፈነ ያልሸፈነው የጎደለው ነገር የመሸፈን የመሙላት ግዴታ አለበት ጉንም ማለት እዳ ነው ማን ነው ጉርም ማለት ጉንም ማለት ደግሞ ጥቅም ነው ገኒማ ማለት ነው ይሄ ነው የሐዲሱ ማዕና ዳረቁን ይዘግበውታል ሐኪም ዘግበውታል ወሪጃሉ ሐዲስን የዘገቡት ሰዎቹ ሰነዱ ታማኞች ናቸው ሲቃት ታማኞች ናቸው አለ ባይሆን ኢላ ان المحفوظ የሚታወቀው ዘጋቢዎች ዘንድ ጠንቀቅ አድርገው የሚያውቁት ነገር እንደ አቢ ዳውድ አቡ ዳውድ ዘንድና ወገይረ ከአቡ ዳውድ ውጭ ያሉ ክታቦች ዘንድ ኢርሳሉሁ ሐዲሱ ሙርሰል መሆኑን የሚታወቀው ወልሙርሰሉ من اقسام الضعيف ሙርሰል ማለት ታቢዒዩ ሰውዬ ነብያችን አሉ ብሎ ካወራ ሐዲሱ ሙርሰል ይባላል ለምን لانه ارسل ما بين الرسول وما بين التابعي በታቢዑና በነብዩ መካከል ያለው ዘጋቢ ወርቋ አዝጋ ተለቋል የለም እከል ያልተባለው ለዚያ ነው አቡ ዳውድ ያው ሙርሰል ከመሆኑ ጋር ሷሂህ ነው ብለውታል ዳረቁንም እንዲሁ ወልበይሃቂ ወብኑ ቀጥቷል የለም መርፉዕ ነው መውሱል የሙርሰል ተቃራኒው መውሱል ነው የሚሆነው ተቀጥሎ ማከለው ደቀው ሰው አንስተው ዘግበውታል የሚሉም ሰዎች አሉ አዳ ማናወራው ሰይድ ኢብኑ ሙሰይብ ከአቡ ሁረይራ አቡ ሁረይራ ከነቢያችን ዘን ያወራው ብለው የሚሉ አሉ ሐኪም ሰሂህ ነው ብሏል ሐዲሱን አላሸጠ ሼኸይ ነው ብሏል በሐም ቡኻሪና ሙስሊም አዘገቡትም እንጂ የሚል ነገርም አለው አላየሃል የሐዲሱ ማዕና ጥሩ ነው ضعيف ሆነ ምንም ሆነ ፍሬ ሐሳቡ ሙርተሂን لا يستحق الرهن መያጁ ተቀብሎ የነበረው ሰውዬ እንደ መያጁ የወሰደውን እቃ ጨርሶ የማስቀረት እድል የለውም ትርፍ ካለም ይመልሳል ቀሪም ካለ ያን ወስዶ ቀሪንም ስጠኝ ይላል እንጂ እንዲሁ ዝም ብሎ የተወሰነ ጊዜ ስለጠበቀው ብቻ የሚቀማበት መንገድ የለም ማለት ነው تفضلوا قروا وعن أبي رافع رضي الله تعالى عنه أن النبي صلى الله عليه وسلم استسلف من رجل بكرا فقدم فقدمت عليه إبل من إبل الصدقة فأمر أبا رافع أن يقضي الرجل بكره فقال لا أجد إلا خيارا رابعا رابعا رباع فقال أعطي أعطيه إياه فإن خيار الناس أحسنهم قضاء رواه مسلم وعن أبي رافع رضي الله عنه أن النبي صلى الله عليه وسلم استلف من رجل بكرا فقدمت عليه إبل من إبل الصدقة فأمر أبا رافع أن يقضي الرجل بكره فقال لا أجد إلا خيارا رباعيا فقال له أعطه إياه فإن خيار الناس أحسنهم قضاء رواه مسلم ابو رافع ያው ታዋቂ ሱሐቢ ነው ከሱ ተዘገበ رضي الله عنه من على ان النبي صلى الله عليه وسلم يا الله ملكتኛ استلف من ማለት ነው استلف بمعنى استقرضوا ማለት ነው ተበደሩ ማለት ነው ተበደሩ ማለት ያው ለከበረታው ተበደረ ማለት ነው ነብያችን ተበድረው ነበር ምረጁሊን ከሆነ ሰውዬ በክረሁ ምን ማለት ነው በክር በክረሁ ጊደር طيب የግመል ጊደር ምን ትባላለች አላቀውም አማርኛው ሀይቃ ጊደር የምንለው ለላም ነው ለከብት ነው የግመሎቹ ምን እንደሚባሉ በአገር ግመል ስለሌለ አፋሮች ካላችሁ የሚሞክሩ ፈቀዲመተ አለህ ኢቢሉን ምን ኢቢል ሰደቀ በክራ ማለት ያው ወጣት ግመል ማለት ነው በጣም ያላረጀሽ ላምም ያልሆነች ሎል የሚል አለ እንግዲህ ከሆነ እሺ እኔ አላቅም የሆነች ወጣት ግመል ተበደሩ ማለት ነው ከዛ ሊከፍሉ ነው ወለላ ጊዜ ፈቀዲመት عليه ابل من ابل الصدقه ሰደቃ ማለት ዘካ ማለት የዘካ ግመሎች ያው ይሰበሰባል ግመል ለዘካ ይመጣሉ ቀዲመት ገባች መጣችላቸው عليه በነብያችን ላይ ኢቢሉን ግመል ምን ኢቢል ሰደቃ የዘካ ከሆኑ ግመሎች ስለዚህ የተበደሩት መክፈል አለባቸው فامر ابا رافع ابو رافع عززت ان يقضي الرجل رجل እንዳትሉት ان يقضي الرجل ما ሰውየውን እንዲከፍሉት አቡ ራፊ ነብያችን ከተበደሩ ሰውዬ ወስዶ እንዲከፍል ማን ያን ሰው ያን ሰውዬ ማን الرجل ማት ያን ሰውዬ ክፈል ሄድና ይታወቃል ያን ሰውዬ ከተባለ ይታወቃል ምኑን የሚከፍለው በክራሁ የግመሉን ጊደር ወይም ወጣት ማለት ነው ወጣት ግመሉን ከዛ ከሶደቃው ግመሎች ፈለገ ልክ ወጣት ግመል እንደዛቸው ሊከፍል ማለት ነው አላገኘም ከዛ ምን አላቸው فقال አቡ ራፊ አለ لا اجد يا رسول الله አላቸው ምንም አላገኘሁም ኢላ ኺያራን ረባዕየን አላቸው ረባዕየ ወደ አራተኛ አመት የገባች ምርጥ ግመል ማለት ነው ከዛ ከምትባለው ወጣት ግመል ከፍ ያለች እንጂ አቻ የሆነች አላገኘሁም طيب ከዛ ምን አሉት فقال ነብያችን አሉ ለማን ላቡራፊ ነው የሚነግሩት አጥህ ያሉት አጥህ ስጠው እያሁችን አሁን ያገኛትን ምርጥ ያልካትን ግመል ስጠው እህ ወለደ አይሆንም እንዴ እንደገና መጎዳት አይሆንም እንዴ ያልሰጠን ስንሰጠውማ ተጎዳና አይደል እንደማለት ሲላቸው فإن خيار الناس አሉት የሰው ምርጥ ማለት አህሰኑሁም በጣም አሳማሪያቸው ነው ቀዷአን ከክፍያ በኩል ሰው ማለት እዳውን ሲከፍል አሳምሮ የሚከፍል ነው አንድ ሺህ ብር ተበድሮ ከሆነ ያችኑ እንደው የቆራረጠ የበጣጠሰ መስጠት ሳይሆን እንደገና በእለቱ መከፈል እየቻለ ማሸትና ሰውየውን ማስቸገር ሳይሆን አሳምሮ ጨምር አድርጎ መስጠት ነው አሉ احسنهم قضاءን አንድ ሺ አበድራቸው ሺህ አምስት ቢሰጣቸው ደስ ይላችሁ ይሄን እንኳን ጨምሮ ሰጥቶህ በእለቱ አመቶ ቤት ከሰጠ ሳትጠይቀው ማለት ነው በጣም ደስ የሚለው ያን የሰጠውን ቃስጠኝ እንጂ ባክህን መቼ ነው የምትሰጠኝ አይ ደሞዝ ያልመጣም ቆይ ብር አጥቼ ነው ቆይ እያለ የሚያሸው ከሆነ ደግሞ ያበደረው ማሰር ስለዚህ የሰው ጥሩ ማለት አሳምሮ የሚከፍል ነው አሉ ሐቂቃ መበደር ነው የሚሻለው ከሆነ ስጠይ ከማለት አበደረኝ ይቀላል በጣም ነው የሚከብደው ስለዚህ የተበደረ ሰው ቶሎ ሲመልስ በጣም ደስታ ነው ብዙን ጊዜ ሹክራን የሚለው ከፋይ ነው አይደል በሰዓቱ ከሰጠው ሹክራባት የሚገባው አበዳሪው ነው ነገም እንዲያበድር ነገም ለሰዎች እንዲጠቅም መንበር በር ስለዚህ የአንድ አመት ፍየል ፍየል ለምሳሌ ወይም ከብት ከአንድ ሰው ተበድረን ወስደን አጥፍተን ከሆነ ስንከፍል አመት ከስድስት ወር አመት ከሁለት ወር እንደከፍ ነገ ብንሰጥ ደስ ይላል ከተገኘ ደግሞ አቻው መስጠትም ይቻላል ባይሆን እዚህ ጋር ነገር ልንገራችሁ መዋዋል አይቻልም አንድ ሺህ ብር ሻምሳ ገልሰለ የሚባል ነገር አንድ ብር መጨመር አይቻልም የተበደረው ሰውየው አንተ ምንም ሳትጠይቀው በራሱ ከሰጠ ማለት ነው ከብትም ይሁን እንደዛው በራሱ ፍላጎ ከሰጠ ነው እንጂ ያን ነገር ጨምርበት እንጂ ብቻ ይሄን ያቀና ቆይታ የሚባል ከሆነ አይቻልም እውን ላይ መዋዋልም አይቻልም እዚህ ጋር አደራችሁ አሳምሮ መክፈል የተባለው ያለምንም ሙለታ መዋዋል በራሱ ፍላጎትና ሐሳብ መስጠት አሳምሮ መክፈል ማለት ነው ቀጥሉ وعن علي رضي الله عنه قال قال رسول الله صلى الله عليه وسلم كل أرض جرة منفعة فهو ربا رواه الحريث بن أبي أسامة وإسناده ساقط وله شاهد ضعيف عن فضالة بن عبيد عند البيحقي وآخر موقوف عن عبد الله بن سلام عبد البخاري طيب وعن علي رضي الله عنه أنه قال قال رسول الله صلى الله عليه وسلم كل أرض جر منفعة فهو ربا رواه الحارث ابن أبي أسامة وإسناده ساكت وله شاهد ضعيف عن فضالة ابن عبيد فضالة مسند فضالة طيب رضي الله عنه عند البيهقي واخر موقوف عن عبد الله بن سلام رضي الله عنه عند البخاري كعلي تزجب انه بالحديث ضعيف نو رضي الله عنه سلام الله رضينا انه قال علي يالو من قالوا قال رسول الله صلى الله عليه وسلم يا الله ملكتنيا بلوال من قالوا يا الله ملكتنيا كل قرض ብድር የተባለ ሁሉ ጀረ የጎተተ የሳበ ያመጣ ያስገባ መንፈዓተን ጥቅምን ነገር ያመጣ ሁሉ ብድር ፈሆሪባ እርሱ ወለድ አራጣ ነውና حرام ነው አይቻልም አንድ ሺህ ብር ሰተህ አበድረህ ሁለት ሺህ አጎል ከፍለህ አንድ ሺህ ኢትዮጵያ ብር ሰተህ የሳውዲ አንድ ሺህ ሪያል ይሰጥህ ከተዋዋልክ ብድር ነው ያበደርከው ሰውየውን ግን ብድሩ ጥቅም አዘል ሆኗል አይቻልም በአንዳንድ ቦታ ገጠር ላይ ብር አበደረኝ ሲለው ማሳህን ለራስህ ስጠኝና እኔም ብር ላበድርህ ብር ስትመልስ ማሳህን ትወስዳለህ ይለዋል መያዦ ከሆነ ግብይት ነው እንበል ግብይት ላይ ነው መያዙ የሚመጣው አለዛ ብድር ከሆነ ነይቶ ነው ማበደር ያለበት በምስክር አስፈርሞ አጽፎ ነው ማበደር ያለበት ግን ሰዎች ምን ምንድነው ብር አበድረኝ ሲለው ብር ያው ለማበደር መሬቱን መቀበል አለበት ከዛኛው ሰውዬ ከተበዳሪው አበዳሩ መሬት ይዛል ማለት ነው አመት ያርሰዋል ቀለቡን ይሸምትበታል ከዛ ብሩ ሲመልስለት መሬትን ከይለዋል አሁን ያን ብር መስጠቱ መሬት አሰጠው ማለት ነው ብር ካላበደሩ መሬት አያቀምሰውም ተበዳሪውም ደግሞ መሬቱን ካልሰጠ የሚያበድረው ሰው የለም ጥቅም ለምዷል ሰው እዚህ ጋር ጉዳት መጣ ይሄ ሬባ ነው አይቻለም ኩሉ ቀርድን ጀረ መንፈአተን ጥቅም አዘል የሆነ ብድር ሁሉ ፈሆ ያው ሐዲሱ ضعيفም ቢሆን ሐሳቡን اجماع አለበት ሁሉም ተስማምተውበታል رواه الحارث بن ابي اسامه واسناده ساقط ما ውድቅ ነው ሰነዱ የሚመሰገን አይደለም የከሌ ወሬ ማን ያወራ ከሌ አረ እሱማ ወደ ያጣለው የሚባል ነገር አለ አይደል ልክ እንደዛ ማለት ወይ ሳዱ ሳቂጥ ማለት የሚነሳ የለውም ማለት ነው ወይ ወደቀ ነው ማለት ነው ዝቅ ያለ በጣም የዘቀጠ እንደ ማለት ነው ወለሁ ሻሂዱን ضعيف ሌላ ምስክር ድጋፍ ነበረው አለ ሻሂድ ማለት ድጋፍ ማለት ነው ያም ደግሞ ضعيفን ደካማ ነው ከማን የተወራ ነው አንፎ ፈضاله ابن عبيد فضاله فضاله ግልጽ ሆነልኝም كتابه فضاله ይላል እናቀው ግን ፈضاله ነበር رضي الله عنه عند البيهقي واخر ሌላም ደግሞ ነበረ موقوف موقوف የሆነ عن عبد الله بن سلام كعبد الله بن سلام يتزجب رضي الله عنه يا عند البخاري البخاري ጋር ነው ቡኻሪ ከሆነ ሶሂህ ነው ልንል እንችላለን አይደል ግን موقوف ነው አለ موقوف على عن عبد الله بن سلام ከአብዱላህ ኢብኑ ሰላም የተዘገበ ነው موقوف ነው والموقوف من اقسام الضعيف موقوف ያው ከአቅሳም الضعيف ነው ከደካማ ሐዲስ የሚቆጠረው ስለዚህ ምን እናድርገው ነው ሐዲሱ ወርቅ ከሆነ ፍሬ ሐሳቡስ ምን እንበለው ማበደር በጣም የሚመሰገን ባህሪ ነው እዝነት ነው የሚያሳየው ተበዳሩም ተቸግሮ ነው የተቸገረን ሰው ደግሞ እዛው ላይ መጫጫን ሳይሆን መርዳት የሚያስፈልገው ከአላህ አጅሩ ይገኛል ከሱ ጥቅም መፈለግ የለብንም ስለዚህ حرامነቱ መጨመር ሲመልስ ወይም ደግሞ እንቲፋዕ ካበዳሩ ሰውዬ ማለት ከተበዳሩ ሰውዬ ጥቅም መፈለግ ስላበደርከው ጥቅም ከሱ መፈለግ ክልክል ሆነ ስለዚህ ምን ሁሉ ቀድ እንጀረ መንፋዓትን ፈወሪባ ይሄ ሐዲስ ይገርማችኋል እዚህ ጋር ضعيف ነው ግን ዑለማው ዘንድ በመታወቅ ሐዲሱ እንደ ሙተፈቅ አለህ የሚመስለው ሁሉም ዑለሞች እንደሚጽፉት ሁሉ ነገር ሪባ ላይ ሁሉ ቀድ እንጀረ መንፋዓትን ፈወሪባ የሚለው ሐዲስ ነው የሚመጣው ብዙ ጊዜ እሺ وهذا الحديث اسناده متكلم فيه لكن له شواهد كثيره منها ما في البخاري عن عبد الله بن سلام اذا كان لك على رجل حق فاهدى اليك حمله ابن او حمل شعير او حمل قت فلا تاخذ فانه ربا من حديث ነው የጥሩ ሐዲስ ነው ትንሽ ይሻላል የሚባለው ሐዲስ ነው መውቁፍ ነው እንጂ አንድ ሰው ጋር አበደርከው ያበደርከው ሰውዬ ስታበድረው የሆነ አንድ ጭድ ክምር ሰጠህ ጭድ ውድ ነው በአሁን ሰዓት በገበሮችም ሆነ በቤተሰቦች ዘንድ አንድ ሸክም የከብት ቀለብ ሊሆን ይችላል ወይም ደግሞ ጭቃ ጋር ተቦክቶ መምረጊያ ሊሆን ይችላል ወይ ደግሞ ገብስ አንድ ኩንታ ኩንታ የሚባል አላየህ የሆነ ነገር ሰጠህ فلا تاخذه አትያዝ አትቀበል فانه ربا ወለድ ነውና የሚል ሐዲስ ነው ቡኻሪ ውስጥ ያለው ويحرم كل شرط جر نفعا ሸርጥ ሁሉ መስፈርት ሁሉ ቅድመ ሁኔታ ሁሉ ጥቅም አዘል ከሆነ አይቻልም አለ ለምሳሌ ከአን የስኩነሁ ዳረሁ ከአን ይስኪነሁ ዳረሁ የሆነ ነገር ስናበድረው ቤት ልቀመጥ ፍቀድልኝና የሚያከራየው ቤት አለ ማለት ነው ሰውየው ቤት ልቀመጥ የኛ ወጭ ልሸፍንልኝ እንዲህ ነገር ልሰጠኝ የሚባል ቅድሚያ ቅድሚያ ሆታ ካለ አይቻል አይቻልም ለምን لانه جر نفعا ጥቅም አዘል ሆኗልና ነገር ግን አንተ ቅድሚያ መስፈር ሳታስቀምጥ ምንም ነገር ገጠመኝ እንደው ካበደርከው በኋላ ሲከፍልህ ቢሰጥህ ይሄ ጃይዝ ነው ብያለሁ ቅድም ሲከፍልህ ጨምሮ ቢሰጥህ ስታበድረው ከሆነ ግን ላ ለምን ያው ውለታ اذا اكلت البطون صحيت العيون ይባላል ሆድ ሲበላ አይን ያፍራል ሙስና የበላ ባለስልጣን ቀለስለስ ብሎ ነው የሚያስረክበው በልቷላ ስለዚህ ስታበድረው የሆነ ነገር ቢሰጥህ ያው ትንሽ ስለሰጠኸው ሩንታ ነገር አጥቅጦ አጥቅቶት ነው እንጂ ወዶ አይደለም ተቸግሮ የመጣው የሰው ሞኝ እናቱ አባቱን ቀብሮ ለነሱ ያልሰደቀ ሰውዬ ለአብዶ እያለ ይሰድቃል አብዶ እየቸገረኛል ነው እንዴ ወይስ ዘራ አረጋለን ሳቸው ጋር ሄደን ሰደቀው አንድ ግን ስታውት ዘዋሂሩ ጥሩ ሆኖ መስሎ ውስጡ ግን የሚያመጣው ችግር አለ ለአብዶዬ በሚሰድቀው ሰውዬ ሐቂቃ የአብዶዬ ነገር አሳስቦት እንዳይመስላቸው የአብዱል ቃድር ጉዳይ ምስኪናቸው ሰደቃ ይገባቸዋል ካልተሰደቀላቸው ካልተሰደቀላቸው ጀሃነም ይገባሉ ብሎ አይደለም የሚሰደቀው ይችን ካረኩላቸው እድሜን ያረዝሙልኛል የሚል ሐሳብ አለው ጤናን ይሰጡኛል ይደርሱልኛል ያቁልኛል ብሎ ነው እሽርኩ ውስጥ የሚገባው ስለዚህ ብድር ላይ ምንም አይነት ጥቅም ቢሰጥ መቀበል የለብንም ሲያስረከበ ሲሰጠን እንኳን ራሱ ይከብዳል ግን አህሰንም ቀዷን ብለዋልና ነፍስ መጣበት ቦታ ላይ ወደ ኋላ ምን ነገር የለም መቀበል ነው خيركم احسنكم قضاء የሚል ደግሞ متفق عليه የሆነ ሐዲስ አለ ከናንተ ውስጥ ጥሩ ሰው ማለት ክፍያው ያማረ አከፋፈል የሚከፍል ነው من مكارم الاخلاق عرفا وشرعا በሸሪዓም በባህላችንም ጥሩ የሚባሉ ስነምግባሮች አሉ ما يؤخذ عند تحويل النقد من بلد الى اخر اذا كان بقدر اجره البنك الذي عمل التحويل فلا باس باخذها لانها اجره على ذلك ብር ከአንድ ሀገር ወደ አንድ ሀገር ስናስተላልፍ በባንክ ማለት ነው ሀበሾች ቋጣቁም በባንክ መላክ ሌላ ጥቁር ባንክ ነው የምታውቁት አላየሃል ከባንክ ወደ ባንክ ስንልክ የሚቀበሉን ብር አለ የሚያስከፍሉን ያ ክፍያ የመበዳደር ክፍያ አይደለም ባንኩ ያበደረ ከዛ ጥቅም ይወሰድ አይደለም የልፋቱ የድካሙ ነው ያንን ብር የሚያቀያይርበት ሰራተኛ ቀጥሮ ነው ያን ስራ የሚያሰራው ለሰራተኛ ደሞዝ ይከፍላል ስለዚህ ለዛ ለዛ ለጥቅማች ለለፉበት ልፋት ስለሆነ እሱ ችግር የለውም እያለ ነው በዚህ ዙሪያ ብዙ አህካሞች ይመጣሉ አላያ ሰዓታችንም እያለቀ ነው ቦርቃ ቦርቃ ነው ከቀራ ነው ሌላው ደግሞ ቀስ እያለ ይገባናል ኢንሻአላህ ባረከላሁ ፊኩም